السلام عليكم ورحمة الله وبركاته الحمد لله الحمد لله رب العالمين والصلاه والسلام على اشرف الانبياء والمرسلين نبينا محمد وعلى اله وصحبه اجمعين اللهم لا علم لنا الا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا يا رب العالمين مستمعي الافاضل مستمعي الكرام نتدارس اليوم من كتاب بلوغ المرام من ادله الاحكام في كتاب النكاح في باب الصداق فسنبدا اليوم رقم الحديث 800 و92 ان شاء الله 892ኛው ሐዲስ ላይ እንነሳለን مثل የሚቀራሰው فليتفضل مشكورا السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد صلى الله عليه وسلم عن أنس رضي الله تعالى عنه عن النبي صلى الله عليه وسلم أنه أعتق صفية وجعل إتقاها صداقها متفق عليه طيب بارك الله فيك ባቡ ሰዳቂ ስለ መህር የሚገልጽ ነው መህር ነገር ሶዳቅ ይባላል ሶዳቅ አስደቅቱ المرأه ካለ አንድ ሰው بمعنى مهرتها እንደ ማለት ነው አስደቅቱ المرأه ومهرتها ይባላል መህዋን ከፈልኳት ለማለት ماخذ من الصدق ነው ይባላል ماخذ من الصدق ያው የወደደ ያፈቀረ ነው አይጥሎሽ የሚጥለው ያልፈልግ አይጥልም ስለዚህ ሚነስርቅ ነው በጉዳዩ ላይ እውነተኛ ነኝ በጉዳዩ ላይ በጋብቻው ላይ ከልቤ ነው ከእውነቴ ነው ማለትን የሚያመለክት ነው ይላሉ لإشعاره بصدق رغبة الزوج في الزوجة ባልዮ በሚስቱ ላይ ያለውን ፍላጎት የሚያረጋግጠው ጥሎሽ ስለሆነ ዳጎስ ያለ ከሆነ ፍቅሩም ዳጎስ ይላል ማለት ነው وهو العرض الذي في النكاح وهو العوض الذي في النكاح او بعده للمرأة بمقابل استباحة زوج بوضعها አንድ ባል ሚስቱን ሲያገባ የሚጥለው ወይም ካገባ ንካ ካሰረ በኋላ የሚሰጠው ያ የሚሰጠው ነገርም ደግሞ ከሷ በሚያገኘው ነገር ልዋጭ ነው እያለ የሚያገኘው ነው ታውቁታላችሁ እና የመህር የሚለው ወይም ሶዳቅ የሚለው ብዙ ስም አለው ብዙ ስም አለው በጥቅሉ ሶዳቅ ወይም መህር በቁርአን በሐዲስ በእጅማ በቂያስ በአራቱም እስላማዊ ማስረጃ የተረጋገጠ ነው ይለናል ቁርአኑ ወአቱ النساء صدقاتهن نحلتان ይላል ሱረቱ النساء አንቀጽ 4 ላይ እናንተ ምዕራፍ ላይ ነው ሐዲሱ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሲያገቡ ጥሎሽ ጥለዋል መህር ጥለዋል ሌሎች ሰዎች ሲሰጡ አይተው አረጋግጠዋል ስጡ ብለው ማዘዋል التمس ولو خاتما من حديد ቀርተናል ታሰውሳላችሁ ቢያንስ ቢያንስ እንደው ሌላው ቢጠፋ ከብረትም የሆነ ቀለበት ቢሆን ፈልግ ብሎ ማለታቸው ትእዛዝ ነው ኢጅማዑ ያው ፈቀድ አጅማሉ ዑለማ ወላ መሽሩዕየቲ ጥሎሽን ተስማምተውበታል ዑለሞቹ ሁሉ ነው የሚለው ቂያስም ይሄን የሚያሳየው አንድ ሰው አንድ ሚስት ሲያገባ የሆነ ማስደሰቻ ነገር መስጠት እንዳለበት ያመለክታል ማለት ነው ግን የሚገርመው መህር ምን ያክል ነው ወይስ የሚከፍ በከፈል ያለበት ወይም የሚከፈል ስንት ነው መነሻው ስንት ነው መጨረሻው ስንት ነው ብትባሉ ምን ትላላችሁ ብዛቱን ያልተወሰነው ወላ ትንሽም አልተወሰነም طيب ولم يجعل الشرع حدا لاكثره ولاقله ለብዛቱም ለማ ለመነሻውም ለትንሽም ይሄን ያክል ነው መከፈል ያለበት አልተባለም ለሀብታም ለዲሃውም ማለት ነው طيب መህርን ማብዛት ነው የሚወደደው ወይስ መቀነስ ከተባለ يستحب تخفيفه ቀለል ማድረጉ መቀነሱ ይወደዳል ነው ለምን ዝሙትን የሚያጠፋ ላጤነትን የሚያጠፋ ዘርን የሚያበዛ ጥብቅነትን የሚያበረከት ከመሆኑ አንፃር ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ብለዋል اعظم النساء بركه አይሰሩህነ ሙኡነተ ወደፊት ሊመጣ ይችላል ከሴቱ ሁሉ ትልቅ ሴት ማለት ከበረካ አንፃር ወጫቸው ቀለል ያሉት ናቸው ብለዋል ራሳችንን እናራክስም ነው የሚሉት ሞቶቻችን እንግዲህ እሺ ይዛላቸው ሌላው ولما رواه الخمسة عن عمر بن الخطاب رضي الله عنه ما أصدق رسول الله صلى الله عليه وسلم امرأة من نسائه ولا أصدقت امرأة من بناته أكثر من 12 أوقية عمر بن الخطاب በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ያው ያገቧቸው ሁሉ ሲያገቡ መህሩን አልከፈሉም ሚ ልጆቻቸውም በአጠቃላይ ያገቡት ሁሉ ልጆቻቸው መህር አልከፈሉም እ ከአስራ ሁለቱ ቀያ የበለጠ መህር አልከፈሉም ከዛ በታች ነው ሁሉም ማለት ነው እኩል ነው ማለት አይደለም ከፍዝቅ ይላል ግን ከአስራ ሁለቱ ቀያ በላይ እሳቸው አልከፈሉም ለልጆቻቸው አላስከፈሉም ነው የሚላል والصالح العام يقتضي تخفيفه ጀነራል የሆነው ሁለገብ የሆነው ጠቅላላ የሆነው ጥቅምም ሲታይ መህርን ቀለል ማድረጉን ያመለክታል ነው የሚለው ለምን ለባልም ለሚስትም ለህብረተሰቡም የሚያመቸው መቅለሉ ነው ከከበደ ዲሃ የተወጀለጀ ሀብታም ብቻ የሚያገባው እንግዲህ ስሜቱ ደግሞ እዲያ ጋይብስ እንደሆነ እንጂ አይቀንስም ያ ነገር ደግሞ ወደ ሌላ ያመራባቸዋል ወደ መጥፎ ነገር ያመጣና ችግሩ ለሀብታሙም ለዲሃውም ይተርፋል ማለት ነው ስለዚህ ለሁሉም ጥቅም ሲባል ሴቱም ቁሞ እንዳይቀር ወንዱም ቁሞ እንዳይቀር ዝሙት እንዳይሳሳ በላው እንዳይበዛ የማይነሳ በሽታ እንዳይመጣ መህርን ቀነስ ማድረጉና ጋብቻን ማበረታታቱ በጣም ቆንጆ ነው እያለን ነው ፈከም من نساء እንጀለስና ቢላ አዝዋጅ ስንትና ስንት ሴቶች አሉ ያለባል እድሜያቸውን ይፈጁ እያለ ነው መምህር ሆነው ጥሮታ ይወጡ እንዳልታቀላችሁ ምንም ሳያገቡ ሱብሃንአላህ በተለይ ከተማ ዙሪያ ስንሽ ያሳዝናል ወከሚን ሹባንን ቃዱ من غير ዘውጃ ስንትና ስንት ወንዶች አሉ ወጣቶች ያለምስ ተቀምጠው ያሉ ምንድነው ማታገቡ ሲሏቸው መህር በዛብን መህሩ ከእናንተው ነው 50 ሪያል ነው አሁን በዛ ሀገር የሚከፈለው ብዙ ጊዜ ከዛ በላይ 100 ሺህ ምናምን ይከፈላል አዲስ ስራ ያዘ የጀመረ ወጣት ከየት ነው ይሄን ብር የሚያመጣው የንጉስ ዘካ ሆነ ከባድ ነው እና እንደዚህ ያለ ሀገር ላይ ዝሙት አይሳፋ ማለት ችግር አይሳፋ ማለት አስቸጋሪ ነው ይሄንን ብር ሲያስበው ራሱ ሽበት ሽበቱ ይሸብታል ሚስት ዘተለው በነፃ ያገኘ ሐራሙን ወደ ሐራሙ ይሮጣል እንጂ ወደ ወደ ሐራም እንዴት ይገባል በጣም አስቸጋሪ ነው ሐራሙ ግን ዝም ብሎ ይገኛል በነፃ የአንድ ቀን ምሳም ሳይጋብዝ ያገኘው ይችላል ብቻ ምን ያለው ያግባሽ አይደል ምላስ ብቻ ነው የሚያስፈልገው ማለት ነው ሱብሃንአላህ እና ለዚህ ሲባል መህርን መቀነስ አስፈላጊ ነው ነው በዚህ ምክንያት ደግሞ በመህር ብዛት በወጭ ብዛት ስንትና ስንት ችግሮች ተፈጥረዋል وكم من مفاسد واضرار ተወለደት عن هذا السرف ያው ብክነትም አለ መህር በዛ ወጭ በዛ ምን በዛ ያ ነገር የሚያስከትለው በላ ነው በዛ ምክንያት የሚመጣው ብዙ ነገር ነውና ይሄንን ለመግታት ሲባል ጋብቻን ለማበራታት ሲባል ላጤነትን ለማጥፋት ሲባል መህሩን መቀነሱ ተወዳጅ ነው እንበልና ወደ ቀጣ ወደ ሐዲስ ንግባ وعن انس رضي الله عنه عن النبي صلى الله عليه وسلم قال انه اعتق صفيه وجعل عتقها صداقها متفق عليه ነብዩ ሰለላሁ ዐለይሂ ወሰለም ሶፊያ የምትባል ሴት አግብተዋል ሶፊያ ቢንቱ ማን ነው ስሟ ሶፊያ ቢንቱ እ ሶፊያ ቢንቱ ሁየይ ኢብኑ አኽጣብ ትባላለች የሁየይ ኢብኑ አኽጣብ ልጅ ነች አባቷ የበኒ ነድር የአይሁዶች ናቸው የነሱ አለቃ ነው ዘሯ ነብዩላህ ሃሩን ጋር ይደርሳል ይባላል አይሁዳ በዛ በሙሳ በኩል የመጡ አይደሉ ነብዩላህ ሃሩን ጋር ይደርሳል ሃሩን ኢብኑ ኢምራን አለይሂ ሰላም እና በፊት ኪናና ኢብኑ አቢል ሁቀይቅ የሚባል ሰው ነበር ያገባት ባሏ የሶፊያ የተገደለ ጦርነት ላይ ኸይበር ላይ ተገደለ ኸይበር የአይሁዶች ሀገር ነበር በፊት طيب ከዚያ ተማረከች እሷ ምርኮኛ ሆና ሙስሊሞች እጅ ላይ ያረፈች ያ የተማረከ ነገር ታቀላችሁ ከፋፈላል በሚከፋፈልበት ሰዓት መቼም ያየ አያልፋትም ይባል ነበር መልኳ በጣም ቆንጆ የነችና ብዙዎች እንትን ብለው ነበር አንዱ መጥቶ እንደዚህ ቃል አንተ ነበር መጥቶ ነው ረሱላህ አላቸው የሚባል ነገር አለ አላየሃል ያውሳቸው አገቧት ነው አነሁ ነብያችን አዕተቀ ነፃ ወጣ ከባርነት በጦርነት የተማረከ ካፊር ያው ምን ይባላል ባሪያ የሚባለው ከባርነት ለማውጣት ደግሞ ሁርማት ያስፈልጋል ነጽነት ሰጥቼሻለሁ ሰጥቻለሁ ካለው አለቀ ስለዚህ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሲፈልጉ አንሁ አተቀ ሶፊየተ ሶፊያን ከባርነት ነፃ አውጣ በነፃ ማለት ዝም ብሎ ወጃለ ይትቀሃ ከባርነት ነፃ ማውጣቷን ምን አደረጉት ሶዳቀሃ መህሩ አደረጉት ክፍያው አደረጉት ጥሎሽ አደረጉት ይሄ መህር የሚለው ጥሎሽ መህር ያው አንድ ነው ሰው ሚስቱን ሲያገባ ለሚስት የሚሰጠው ነገር ጋብቻው ላይ ወይም ከጋብቻ በኋላ የሚሰጠው ስጦታ ምን ይባላል መህር ይባላል ነው አጠቃላይ ዱቤም ስለሚሆን ነው ሱቢየት في غزوه خيبر سنه 60 فاستفع النبي من السبي ከምርኮኛው መካከል ይችን ወደዚህ አምጧት ብለው ሳቸውናቸው ናቸው ይባላል ሶፊያ بنت حيي ابوها احد زعماء بني النذير بني النذير አለ የለም የሚባል ፈጠሪ ሰው ነበር ባሏ ደግሞ ኪናና ابن ابي الحقيق ነበር ተገደለ ተማረከች ያው እሳቸው ሆር ብለው በአልይ መሪነት የተ የተከፈተ ሀገር ነው ዲህያ ኢብኑ ኸሊፈተ ከልብ የሚባል ሰውዬ ላይ ደርሳ ነበር በሲከፋፈል ተባለ መጀመሪያ እና የሆነ ሰው መቶ ሽካራቸው የሚል ነገር አለ አላያል ፈአወዱ ሰለላሁ ዐለይሂ ወሰለም غيرها እሷ ወደ ያምጣትና ሌላ ነገር ልስጥህ ብለው ለሱ ሌላ ነገር ተኩትና እሷን ተቀበሉ ወስጦፋሃ ለነፍሲ ሰለላሁ ዐለይሂ ወሰለም ጀብረ ለኻጥሪሃ በነገራችን ሶፊያን ከሱ ያወጣው ወደሳቸው ወሰዱበት ምክንያት የመልኳ ውበቷ ብቻ ሳይሆን የትልቅ ሰው ልጅ ናት የትልቅ ሰው ልጅ ምርኮኛ ሆና ስትመጣ ምን እንደሚሰማት ትዩት እንግዲህ ምርኮኛ ሆና ባሪያ ሆና ስትመጣ ከባድ ነው ስለዚህ በክብር የነበረች ሴት ዛሬም ክብር የምታገኘው መቼ ምን ሲሆን ነው የነብዩ አለይሂ ሰላቱ ባለቤት ስትሆን ማሻአላህ ነው የነብያችን ትዳር ካየኑ አብዛኙ ለሴቶች ብሎ ነብያችን አለይሂ ሰላም የሚያገባቸው እንደሳቸው ምርጫ አይሻን ነው አጅ ያገቡት እና ኸዲጃ በፊት ነብዩ ሰለላሁ ዐለይሂ ወሰለም እቺን ልጅ ለሳቸው ሲያረጓት ምን ያህል እንደሚሰማ ታዩ እንግዲህ ያለሙ ያገሩ አስተዳዳሪ ናቸው መሪ ናቸው ነብይ ናቸው የሳቸው ባሪያ መሆን ብቻ ራሱ ትልቅ ክብር አለው ዛሬ አሚር ቤት የምሰራው እያሉ አንዳንዶቹ ትንሽ አይፎከስባችሁ የኑ ትልቅ ማረግ አድርገውት ስለዚህ ለሳቸው መድረሷ ብቻ ራሱ ትልቅ ክብር ነው እሳቸው ደግሞ ሚንከረሚሂ ሰለላሁ ዐለይሂ ወሰለም ለም ይክተፊ ቢተበቱ ቢها አመተን ደሊላ ወራዳ ባሪያ ሆና ስሜታቸውን ብቻ መርካት አልፈልጉም እሷ ላይ ወራዳ ሆና እሷ እንዲቀጥል አይፈልጉም በል رفع شأنها ከፍ ያደርጓት ጉዳዋን ማንነቷን ለምን ቢንቃዲያ ምን እንዳል ከርክ ከዛ ባርነት ነፃ በማውጣት እንደውም ከዛ ይባስ ብለው وجعلها احدى امهات المؤمنين ከአማኞች እናት ከሚባሉት አንዱ አደረጓት ለምን ነፃ ወጣታ አገቧታ ባይሆን ነፃ ማውጣቱን ዋጋውን መህር አድርገዋል እዛው መህር ይሁንሽ ምከፍኝ ነገር እዛው ላንቺ ይቅር አሉ ነው ከዚህ የምንማረው ትምህርት ምንድነው ካላችሁ ጀዋዙ ዕትቅ الرجل አመተሁ አንድ ሰው ባሪያውን ከባርነት ሴት ባሪያን ከባርነት ነፃ ማውጣት የሚፈቅ ይሄንኑ ተግባር ደግሞ እሷንም ሚስት ማድረግ ባሪያ ሆና ሆና መጠቀም ሳይሆን ሚስት የሚባል ነገር ደረጃ ለሷ እንዲሰጣት ማድረግም የሚቻል መሆኑን ነው ሌላው መህርሽ ከባርነት ነፃ ማውጣት ይሁን ብለው ፍቃድ ያልጠይቋት ነው የሚለው ያው ትልቅ ታቃለች ከባርነት ለመውጣት ብዙ እንደሚያስከፍላት ይሄ አንዱ ሌላው ላግባሽ ብለውም ፍቃድ ያልጠየቋት የሚል ነገር አለ ምስክርም የለም የሚል ነገር አለ ወልይም ይዳራቸው የለም የሚባል ነገር አለ ከዚህ ሐዲስ የምንወስደው ነገር ነው ግን እሳቸው ያው መዳርም ይችላሉ ከቃዲ በላይ ቃዲ ስለሆኑ طيب እሳቸው ወርይ መሆን ይችላሉ እሳቸው ባል መሆን ይችላሉ ማለት ነው وفي دليل على جواز كون الصداق منفعه دينيه او دنيويه ጥሎሽን የዱንያም ጥቅም ይሁን አኺራዊ ጥቅም ይሁን ማድረግ ይቻላል ነው የዱንያው ነገርም ያው ግልጽ ነው ግልጽ ነው አኺራዊ የሆነው ደግሞ ቢያንስ ቁርአን አቅራትና አግባት ብለዋል መህራት ገዋል ይሄ ራሱ ግልጽ ነው طيب ليلا وفي وفي مثل هذه القصه في زواج النبي صلى الله عليه وسلم ما يدل على كمال رفته وشفقته ባሏ የሞተባት አባቷን ያጣች ምርኮኛ የሆነች እዚህ ቦታ ሲያደርሷት ምን ልበላችሁ ያው ንግስት ነው ያደርጓት መህር አድርጎ ከባርነት ማውጣትም እንደ መህር አድርጎ ማግባት ይቻላል አይቻልም በሚለው ላይ ዑለማዎች የተለያየ አቋም ይዘው ወስደዋል ኢማሙ አህመድና ነሳክ ይቻላል ይሄን ሐዲስ ማስረጃ በማድረግ ብለዋል ቂያሱም ይሄን ያመለክታል ብለዋል ብዙ ብዙ ብለዋል ሌሎቹ አይቻልም መህር ብቻ በቂ ሊሆን አይችልም አሉ ይሄን ታሪክ ምን ልታደርጉ ነው አለ ማስረጃውን ሲሏቸው አይ ይሄ ለነብያችን ብቻ ነው የሚፈቀደው ለኛዎቹ አይፈቀድም ለኛዎቹ አይፈቀድም وهذا خاص بالنبي صلى الله عليه وسلم ለማለት ሞክረዋል ወይም ደግሞ ሐዲሱን على خلاف ظاهره ብለው ፈስረው የሚሄዱ አሉ ይላል خاص ነው ለማለት ለነብዮች ብቻ ነው ለኛ አይፈቀድ ለማለት ማስረጃ ያስፈልገዋል ሐዲስ እስከመጣ ድረስ ለሁሉም የሚያገለግለው ለሁሉም ለሳቸው ለላው የሚያመለክተው ለሳቸው ብቻ የሚሆኑ ነገሮች አሉ ቱርጂ መንተሻው እንዳለው የፈለከውን የፈለካት ማስ ወዳንተ ማቅረብ የፈለካት መሳው ትችላለህ ሲላቸው ሀታ ወረፋ እንኳን መጠበቅ እንደ ግዴታ እንደሌለባቸው ያመለክታል እንደዛ ያለው ኻስ ነው ለአንተ ብቻ ለላ አይፈቀድም ብሎ በግልጽ የሚነገርም አለ እሳቸው ለኔ ብቻ የተፈቀደልኝ ነገርም አለ ብዙ ጊዜ እንደዛ ሲሆን ነው እንጂ ሐዲስ በተግባር የሰሩትን ነገር ለሳቸው ብቻ ነው ለላ አይፈቀድም ማታ አያስችልምና የኢማሙ አህመድ አቋም ጥሩ ነው ይሄ ሐዲስ አንድን ሴት ከባርነት ነፃ ማውጣቱ እንደ ይቆጠራል ይቻላል የሚለው ነገር ግልጽ ነው ቀጥሉ وعن أبي سلمة ابن عبد الرحمن أنه قال سألت عائشة رضي الله تعالى عنها كم كان صداق رسول الله صلى الله عليه وسلم قالت كان صداقه لأزواجه ثنت عشرة أوقية ونش ونشا قالت أتدري ما نش قال قلت لا قالت نفس نصف أوقية فتلك فتلك خمس خمسمائة درهم فهذا صداق رسول الله صلى الله عليه وسلم لأزواجه رواه مسلم طيب وعن ابي سلامه بن عبد الرحمن رضي الله عنه انه قال سالت عائشه رضي الله عنها كم كان صداق رسول الله صلى الله عليه وسلم قالت كان صداقه لازواجه ثنتي عشرة أقية ونشا قالت أتدري من نشو قال قلت لا قالت نصف أقية فتلك 500 درهم فهذا صداق رسول الله صلى الله عليه وسلم لأزواجه رواه مسلم ايش ابو سلمة ابن عبد الرحمن وحارث المورالن انه قال ارسو اله ሰአልቱ ጠየቅኩኝ ጠያቂው ማን ነው አቡ ሰለማ ተጠያቂዋ አይሻ ረዲየላሁ عنها አይሻን ጠየቅኳት ምን ብዬ ከም ካነ ሰዳቁ ረሱልላህ የነብያችን ጥሮሽ ወይም መህር ምን ያክል ነበር ሲያገቡ እንደው ላንቺም ሆነ ለሌሎች የጣሉት ነው قالت አለች አይሻ ካነ ሰዳቁ ለአዝዋጂሂ ለሚስቶቻቸው የጥሩት የነበረው ሲንተ ያሸተ ወቀያና ወነሻ ነው አለች አስራ ሁለት ወቄት ነው የምትሉት እና ወነሻ ነሽ የሚለው ቃል ለአረቦችም ራሱ ከበድ ይላል ስለዚህ ቃለት አለች ይላል አተድሪ መነሹ ነሽ ማለት ምን እንደው ገብቷል አለችኝ አይሻ ነው የሚለው አቡ ሰለማ ቃለ ቁልቱ ላልገባኝም አላቅም አልኳት ቃለት አለች ስተረጉምለት ንስፉ ቅያ ማለት ነው 12 ብር ከ50 ሳንቲም እንደምንለው ወነሻ ማለት ከግማሽ ወንስፍ እንደማለት ነው ነሻማት ንስፍ እንደማለት ነው ያው የብር ግማሽ ግማሽ ነው طيب እና ይሄ ፈትልከ 500 ድርሃም ይሆናል ወደ ብር ስናመጣው 500 ድርሃም ነው የሚባለው فهذا ይህ ደግሞ صداق رسول الله صلى الله عليه وسلم لازواجه ለሚስቶቻቸው ነብያችን ይጥሉት የነበረው መህር ይሄን ይመስላል ስትል አስረድታኛለች ነው 500 ቀላል ዛሬ አንድ ሺህ መቶ ሺህ አንድ ሚሊዮን ይተባለ መኪና ይላሉ ምን ይላሉ የማይሉት ነገር የላቸው ከቆየም ብዙ እና እናያለን አላ ይሃል 500 ድርሃም ነበረ አብዛኝ ጥሩ የነበረው ይሄም ቢሆን ገደብ አይደለም እንደው የነበረው ይሄን ያከቀለል ያለ ነው ለማለት ነው 500 ድርሃም ይሄ በሪያል አረቢ ሳዑዲ 140 ሪያልን ባሁኑ በሳዑዲ አቆጣጠር ብር ስንት ይመጣል አለ 100 140 ሪያል አካባቢ ማለት ነው 140 ይዛኝ ድርሃም 500 የሚባል ድርሃም አይነ هذا ما ما يفعله الناس اليوم من المغالاه في المهر አሁን ከሚከፈለው መህር ጋር ስታዩት የትና የት ነው በገጠር 300 100 200 ሲባል ድሮ ነበር የምንሰማው የምናውቀው አሁን ላይ ዛም በሺዎች ገብቷል በገጠሩም በጣም አጅብ ነው والتفاخر بما يرفعون الى مرات او واوليائها ሆኗል አሁን ላይ ለሷ የሚሰጠው ጥሩ ሽከሬ እኮ ከዚህ ይሄን ያህል ያገባቸው እየተባለ እንደ ጉራ ሆኗል ምን ለሷ ብቻ ቤተሰቦቿን ነው እንጂ ወርቅ ያዘበጣቸው ምን ያላቸው ይላሉ እንግዲህ በጉራጌ ውስጥ ደግሞ ብዙ ባህል አለ መሰለኝ ለአማት የሚሰጥ ብዙ ነገር አለ ይባላል በዚህ በአማራው እንኳን ብዙ ላማት የሚከፈል ነገር የለም ለሰው ነው ከተሰጠ አላየሃል ያማልህ ማለት መህር ላይ በጣም ማብዛት ተደጋፊ አይደለም ደግሞ የሚገርመው ዲሃም ቢያገባ ያው ያገር ባህል ተብሎ ክፈል ነው የሚባለው ሀብታሙም ዲሃውም እንደዛው ይህ ብክነት ነው የሚባለው መንገድ ማበላሸት ነው የሚሆነው ሀብታም ካለው ይክፈልሽ ግን ዲሆችን በዛ በሀብታም ካልከፈከ ተብሎ መገደል በጣም አስቸጋሪ ነው ወመን ሰነ ሱነተን ሰያአትን የሚለው ሳይመጣ አይቀርም መህር ላይ መህር የሚባለው ነገር ከውላቸው ላይ ቢሰፍርም ባይሰፍርም ያው ይከፈላል ይሄን ያህል መህር ብለው ከተስማሙ ተስማምተዋል خلاص ሳይስማሙ ከተጋቡ የዛች ሴት አቻዎቿ ጓደኞቿ ምን ያህል ተከፈላቸው ተብሎ በዛ እንዲከፈላት ይደረጋል ተብሏል አቻዎቿ የሷ መሰሎች በድህነትም ሆነ በሀብትም ሆነ በዘርም ሆነ በምንም ሆነ በቁንጅናም በምንም እንግዲህ አላየሃል ሐዲሱ በሰፊው ብዙ ትምህርቶች ነው የሚሰጠን አንደኛ ያው ጋብቻ ላይ ብዙ ጣጣ የሙዚቃ ባንድ ተብሎ ምን ተብሎ ምን ተብሎ የሚባል ነገር የለም የመህሩ ጉዳይ ነው በቃ የወሉ ጉዳይ ነው የወልይ ጉዳይ ነው ያለው አሁን እዚህ ጋር እንጂ ሌላው ስንት የሙዚቃ ባንድ ባንድ ገባ ምናምን የሚባል ነገር ስንት በሬ ታረደ ስንት እንትን ሆነ የሚል ብዙ ነገር የለም ጥርምጥን ያለ ነገር ነው የምናየው ሐዲሱ ላይ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም አሽረፉ ኸልቂላህ በአሁን በሪያሉ አቆጣጠር 140 ነው አካባቢ ነው ጥሎ የነበረው ከተባለ እኛ የት ነው የት ነው ያለ ነው በጣም ድንበር አልፈናል ማለት ነው ብቻ ችግሩ ምን አለ አሁን ላይ መህር ማቅለሉ ችግር የለውም ማቅለሉ ጥሩ ነበር ምናልባት አቀለልኩልህ ብላ ብትተውለትም ዘርፎ ዋጅ ነው የሚሆነው ዝሮ ባልየውም ደግሞ አስቸጋሪ ነው ወስዶ የሚንከባከብ የሚያስተዳድራት ሁሉ ነገር በትከሻው የሚሸከም ባል አይደለም አሁን እየመጣ ያለው ከትዳሩ በፊት ጥቅም አላት የላትም ብሎ የሚያይ ነው አሁን ላይ ያለው በጣም አስቸጋሪ ነው ከወንዱም ይሁን ከሴቱ እለታዊ ጥቅሞችን ሳይሆን መታየት ያለበት በቃ ይሆነኛል ሆነዋለሁ ለአኺራ ይጠቅመኛ ጠቅመዋለሁ የሚለው ነገር ነው መታየት ያለበት ዋናው ነገር እሱ ላይ ነው እንጂ መህር ላይ መንጠላጠሉ ዋጋ የለውም ነው መቼም ለማያምር ትዳር ዘርፍ ይወጣለሁ ከሆነ አላውቅም ቀጥሉ وعن ابن عباس رضي الله تعالى عنهما قال لما تزوج علي علي فاطمة رضي الله تعالى عنها قال له رسول الله صلى الله عليه وسلم أعطها شيئا قال ما عندي شيء قال فأين درعها در الخطمي الخطمية رواه أبو داود والنسائي وصححه حاكم وعن ابن عباس رضي الله عنهما قال لما تزوج علي فاطمه رضي الله عنها قال له رسول الله صلى الله عليه وسلم اعطها شيئا قال ما عندي شيء قال فاين درعك الحطميه رواه ابو داود والنسائي وصححه الحاكم ابن عباس ናቸው ሐዲስ የሚያወሩት የነብያችን ልጅና ያጎታቸው ልጅ ሲጋቡ የነበረውን ታሪክ لما تزوج لما تزوج علي علي باجبابه ساعات فاطمه بنت رسول الله صلى الله عليه وسلم የነብያችንን ልጅ ፋጡማን ሲያገባ ማለት ነው አባትም ናቸው ቃዲም ናቸው እሳቸው እንግዲህ قال له لرسو አሉ ለአሊ رسول الله يا الله ما فينا አሉት ምን አሉት اعطيها شيئا አሉት ይችን የመሰለ ቆንጆ ዝም ለመውሰድ የለብም የሆነ ነገር ስጣት አሉ ለልጃቸው ማሽንጣቸውን ከተከራከሩ እንጂ طيب اعطيها شيئا አሉ የሆነ ነገር ስጣት አሉ قال ما عندي شيء አለሱም አማቱን ደፍሮ ተናገረው ما عندي شيء ምንም ነገር የለኝም ምን እንደምሰጣት አለ طيب قال فاين دروك الحطميه አሉት ሁጠምያ ስርት የሆነው የብረት ቀሚስህ የጣልከው እሱን መስጣሉት ሁጠምያ ማለት منسوب الى قبيله حطمه ابن محارب حطمه ابن محارب የሚባል ሰው ነበረ ከአብ የአብዱል ቀይስ ውስጥ የሚገኝ የዘር ሐረግ ነው አረቦች እንግዲህ ሆድ ጭን ምናምን እያሉ ነው የሚቆጥሩት ዘር ሲቆጥሩ በሰው ነው የሚመስሉት ያው ጭንቅላት ሆድ ምናምን ያን የምንወርደው እንደዛ ይመስሉታል ፈኺድ ይላሉ ሲፈልጉ ሲፈልጉ በጥን ይላሉ እና ይሄ ሁጦማ ኢብኑ ሙሐሪብ በጥኑን ሚን አብዱል ቀይሲ እነዚህ ሰዎች በፋብሪካ ይታወቁ ነበር የብረት ቀሚስ በመስራት ይታወቁ ነበር ካኑ يصنعون الدروع ብረት ቀሚስ የሚባል አለ ጦር ላይ መከላከያ ሰይፍ እንዳይመታቸው የሚጠቀሙት ነው እሱን ይሰራ ነበር ከዛ ያገኙት ነበራቸው ቀሚስና ያሱ የጣልከው እሱን ስጣ ብለው አሰጡ ነው እንግዲህ መልሶ አልመጣም ፈአይነ ድሮ ከፈጠም ይያሉት እንጂ አለ ብሎ ይስጣቸው አይ እሱንማ ወይም ጨርሻለሁ የለም ይበላቸው እዚህ ጋር የተብራራ ነገር የለም አላያን መስጠት እንዳለበት በደንብ በአንክሮት የነገሩት ማለት ነው ሐዲስን አቡ ዳውድ ነሳኢ ዘግበውታል ሐኪም ጥሩ ነው ብለውታል ያው ሐዲሱ ጥሩ ነው አቡ ዳውድም ዘግበው ዝም ብለዋል ይላል ሙንዚርም እንደዛው طيب ان الاحاديث التي فيها ان النبي نهى عليا ان يدخل بفاطمه حتى يعطيها شيئا انما جاء من طرق مرسله او فيها مجهول ولا يصح شيء منها ايوه ኒካሁን አሰው ስጣት አሉት ነው የሚለው አሁን ሐዲስ ሌላም ሐዲስ አለ ሳትሰጣትማ እጉያው አገባም አሉት የሚል ነገርም አለ ግን ይሄ ትክክል ሊሆን አይችልም ሐዲሱ ሙርሰል ነው የሚል ነገር አላቸው ታላቁ አሊ ኢብኑ ሐዝም ናቸው ያሉት አላየሃል አሊ ኢብኑ አቢ ጣሊብ ማለት የአቡ ጣሊብ ልጅ ናቸው አቡ ጣሊብ ማለት የነብያችን ያባታቸው የአብደላህ ወንድም ነው محمد ابن عبد الله ابن عبد المطلب ابو طالب ابن عبد المطلب ማለት ነው طيب هو ابن عم النبي زوجه ابنته فاطمه الزهراء فاطمه اسمها فاطمه الزهراء ይሏታል አስገሩ በናቲ ሰለላሁ ዐለይሂ ወሰለም ከነብያችን ሴት ልጆች የመጨረሻዋ ነች የመጀመሪያዋ እንደምታሳቸው የምታወቀው ሙሰናት ግን የመጨረሻ ናት መቼ ነው የተጋቡት አልይና ፋጡማ መቼ ተጋቡ ከሂጅራ በፊት ከሂጅራ በኋላ መቼ ተጋቡ ሂጅራ በሚላ ምሮን ስናይ በሁለተኛው አመተ ሂጅራ ላይ ነው የተጋቡት ይላል በሁለተኛው አመተ ሂጅራ ላይ ነብዩ ሰለላሁ ዐለይሂ ወሰለም ልጃቸውን ፋጡማን በጣም የሚወዷት ለአሊ ላጎታቸውን ይድረዋል ያጎ የወንድማማች ልጆች መጋባት ይቻላል ነው ባጭሩ የሚያሳየው መህርም ደግሞ ሰጥ ብለው አሰጥተውታል ነው ዘመድም ቢሆን መህር አይቀርም በነዛ የለም እና ሁለቱ ተጋብተው ሐሰንን ወለደችላቸው ሁሰይንን ወለደችላቸው ሙህሲን የሚባል ነበር ዘይነብ የምትባል ነበረቻቸው ሩቀያ የምትባል እንደዚሁ ኡሙ ኩልሱም የምትባል የነብያሽ ልጆችም አሉ ሩቀያ የሚባል ዘይነብ የምትባል ኡሙ ምትባል የምትባል እንዳለች ታውቃላችሁ እነሱ እንዳይመስላችሁ ፋጡማ ልጇንም በእህቶቿን የጠራቸው ማለት ነው ሐሰን ወልዳለ ሁሴን ሁለት ወንዶች ሙህሲንም ወንድ ነው ሶስተኛ አራተኛ ዘይነብ አምስተኛ ሩቀያ ስድስተኛ ኡሙ ኩልሱም ስድስት ልጅ ወልዳለች ማለት ነው طيب ፋጡማ ረዲየላሁ ዐንሃ መዲና ነው የሞተችው ነብዩ ሰለላሁ ዐለይሂ ወሰለም በሞቱ እ በስንት ጊዜ በስድስት ወር ከሳቸው በኋላ ስድስት ወር ነው የተቀመጠችው እድሜዋ ምን ያህል ይገባባችሁ ገምታላችሁ ስድስት ልጅ ወልዳለች طيب እንግዲህ የተጋቡት መቼ ነው 30 ዓመት ማሻአላ ጥሩ ግምት ነው የተጋቡት በአመተ ሂጅራ ሁለተኛው አመት ላይ ነው ብለናል ከነብያችን በኋላ ደግሞ ስድስት ነው ቆየችው እያለን ነው ስለዚህ 10 አመት አልተቀመጠችም ማለት ነው ግን በዛው ስንት ልጅ ወልዳለች ሱብሃንአላህ መንታ ይሆኑ እንደ ቻይና መንታናችን ደግሞ አሰማን አላየሃል ከ20 አመት ብዙም አልበለጣት ነው የሚለው እድሜዋ ከሀያ በላይ ትንሽ የጨመረችው ነው የሚለው ሱብሃንአላህ በአሁኑ ሰዓት በ20 ዓመት የማያገቡ ስንቶች አሉ طيب ጋብቻ ላይ መህር አስፈላጊነትን ያመለክታል እዛኛው ሰውዬ ላይም የብረት ቀለበትን ቢሆን ፈልግ ማለታቸው እዚህም ቦታ አምጣት ቀሚስን ቢሆን ስጥ ማለታቸው ይሄን ያመለክታል ሲያጣ ራሱ ከከለለህ ችግር የለውም አላሉም በልቀሚሱን አንጣን ያሉት ልዩ ገንዘቡን ማለት ነው ግን ያው ኒካ እንትን ማህር መኖሩ አለመኖሩ ጋብቻውን የሚያመጣው ነገር የለም ብቻ መኖር አለበት ነው ትነስም ወለው ቢሲዋ ከሚቱ ለዚህ ነው መፋቀም ቢሆን ያው ተወደ ሁለት ሪያል በሀገራችን ወደ 20 30 ብር ብዙ ነው طيب الصداق ليس عوضا اصليا في عقد النكاح ሶዳቅ የጋብቻው መሰረታዊ የሆነ ልዋጭ አይደለም ምክንያቱም ማነሱ ይነስ ብለናል መህሩ ሳይጠቀስም ሊጋቡ ይችላል ይሄን ያህል መህር ሳይባል መጋባትም ይቻላል ወደ ስም ሊመጣ ይችላል ይሄ የሚያመለክተው የጋብቻው ሙሉ በሙሉ መሰረታዊ የሆነ ልዋጭ እንዳልሆነ ያመለክታል ያው ጋብቻ የሚሰጠቅም ነው ነው የምንለው እንጂ ከዛ አያልፍም طيب ቀጥሉ وعن عمرو بن شعيب عن أبيه عن جدته قال قال رسول الله صلى الله عليه وسلم أيما أيما امرأة أيما امرأة نكحت على صداق أو هباء يقرأت ولا أو حباء أو عدة قبل عصمة النكاح فهو لها وما كان بعد عصمة النكاح فهو لمن أعطيه وأحق ما أكرم الرجل عليه ابنته أو أخته رواه أحمد والأربعة إلا الترمذي طيب ساتك جرس شان آه وعن عمرو بن شعيب عن أبيه عن جده رضي الله عنه آه، عنهم قال قال رسول الله صلى الله عليه وسلم أيما امرأة نكحت على صداق أو حباء أو عيدة أو عيدة قبل عصمة النكاح فهو لها وما كان بعد عصمة النكاح فهو لمن أعطيه وأحق ما أكرم الرجل عليه ابنته أو أخته رواه أحمد الأربعة إلا الترمذي طيب عمرو بن شعيب ከአባቱ ከአያቱ ይዞን የሚያወራው የሁሉም ስራ አላህ ይረዳቸውና ምን አለ قال رسول الله አለ የአላህ መልእክተኛ የሚቀጥለውን ተናግረዋል አዩመ ምራአቲን አዩማ ይሄ እንግዲህ አጠቃላይ ለማንኛውም የሚሆን ቃል ነው አጠቃላይ ነው ማንኛውም ማንኛውም ሴት ነካሃት ንካህ ያሰረች ያገባች አላ ሰዳቅን በጥሎች ላይ አው ሒባኢን አው ዒደቲን ያው ነው ሒባም ተባለ ለሴት ከመህሩ ጋር ጨመር ተጎ የሚሰጥ ነገር ነው ሒባ ማለት ያው ኦቨርታይም ብለው እንደ ተጨማሪ ስጦታ ማለት ነው አው ዒደቲን ዒዳ ዳሩ እንዳታጠብቁት ቢከስር አይን ባል ለሚስቱ ሰጥሻለሁ ብሎ ቃል የሚገባው ማለት ነው ዒዳ ምን ዋደ ዒዱ ዒደተን ቃል ይገባላት ማለት ነው አሁን ይዞት ባይመጣም የሚዜው ጋር ሲመጣ ይዞት ባይመጣም ያው ወደፊት የቤት መኪና ወዘተ ወርቅ ምናምን ብሎ ቃል የሚገባው አለ እሱ ዒዳ ይባላል ሂባ ማለት ከመህሩ በላይ ጨምር አድርጎ የሚሰጠው ነገር ማለት ነው 2000 ተነጋግረው ከሆነ 2005 ሊያደርገው ይችላል አንዳንድ ቸሮች አሉ የማይከራከሩ ፈሆ ይሄ ነገር ቀብለ እስመት ኒካሃ ከኒካህ በፊት እስማ ማለት መጠበቅ ማለት ነው ጋብቻ ይጠብቃል ከሐራም ነገርና እስማ ይባላል ቀብለ እስመት ኒካህ ከጋብቻው ከለላ ወይም ገመድ ወይም መታሰር በፊት የተሰጠ ከሆነ فهو لها ለርሷ ነው የሚሰጠው وما كان بعد اسمه النكاح نكاح ካለቀ በኋላ የሚሰጠው ደግሞ فهو لمن اعطيه ለተሰጠው ሰው የሚሆነው ለሷም ከሰጠው ለሷ ይሆናል ለዘመዶቿም ከተሰጠ ለዘመዶቿ ይሆናል ማለት ነው واحق ما اكرم الرجل عليه ابنته او اخته አንድ ሰው በእርሱ ላይ መከበር ካለበትና ከሚከበርበት ትልቁ የሚባለው በልጁ መከበር በእህቱ መከበር ነው ስለዚህ እህቱን ዳረ ልጁን ዳረ ስጦታ ከጋብቻ በፊት ያለው ለሷ ነው የሚገባ ብሎናል ከዛ ውጭ ጨመር አረጋለሁ ካለና ከጋብቻ በኋላ የሚሰጥ ከሆነ ለከበረታ ለዳርታው ሰው የቢሰጥም ሊከበርበት ከሚገባው ትልቁ ሴት ልጅ ነች እህት ነችና ያው ለዚህ ይሆናል ለማለት ነው ሐዲሱ ሩዋቱ ፊቃት በሚል ነው የወሰደው ሰይድ ضعيف አላለም ያው ጥሩ ነው የሚለው ነገር ዘንበል ያለ ይመስላል طيب አዩማ ማንኛውም ሴት ይያል አየማ ተድዑ فله الاسماء الحسنى እንደሚለው አዩማ ምራአት ማንኛውም ሴት ያገባች በመህር ላይ ያ መህር ሶዳቅ ሊሆን ይችላል ሂባ ሊሆን ይችላል ኢዳ ሊሆን ይችላል ከኒካ በፊት ከሆነ ያው ይገባታል ከዛ በኋላ ከሆነ ግን ለተሰጠው ሰው ነው የሚል ነው እንግዲህ ሲያሳየን እስማ የሚለው አሰመሸ ያስሙ እስመን መናሁ ከለከለው ማለት ነው ጋብቻ ያው የሚከለከለው ነገር ስላለ ነው ወላቱም ሲኩ ቢኢሶ ሚል ከዋፊር እንዳለው ኢሶም ጀሙ ኢስመቲን ኢስማማ ማ ያተሰሙ به ያው ኒካሁን የፈለገው መህርም አልነው ሂባም አልነው ቀጠሮም አልነው ባልሚ ሰጣለሁ ቃል የሚገባው ነገር ሁሉም ነገር ከኒካ በፊት ከሆነ ለሚስቱ እንጂ ለማንም አይሰጥም hatta ለሌላ ሰው ብሎ ቢሰጥም ከጋብቻ በፊት ያለው ከጋብቻ ጋር የተያዘ ነገር ለሷ ነው የሚሆነው ከጋብቻ በኋላ ከሆነ ግን አማማ ይቀደሙ بعد عقد النكاح لغير زوجة ከተሰጠ ለአባቷ የሚሰጥ ለወንድሟ የሚሰጥ ለአጎቷ የሚሰጥ ከዛም ውጭ ላለው ለሰጠው ይጸድቃል ነው ቀብለ ኒካህ ከሆነ ግን ወደ እሷ መምጣት አለበት እያለን ነው ان اطيب ما اكلتم من كسبكم وان اولادكم من كسبكم አዎ በልጆች ልጁን በመዳሩ ምክንያት ጥሎሽ ቢጣልለት ስጦታ ቢሰጠው አባትየውም ምን ችግር አለ ልጁ ማለት ከስቡ ማለት ነች በሷ ምክንያት ቢያገኝ ቢጠቀም ምን ችግር አለው እያለ ነው ተቃውሞ የለንም ያው ባህሉን አሳፍቶ አንዴ ለሚስቴ አንዴ ለማቶች ጥሎሽ ታደኝ እያለ ጋብቻው እንዳያልፈው ብቻ ያሰጋል እንጂ ማለት ነው እሺ ሰዓታችን ተመናመነ ይመስላል ሐዲሶችም አላለቁም ማህርን የሚመለከት ብዙ ሐዲሶች አሉ ብዙ ብናቆም ይሻላል መሰለኝ هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله